ለመርሳት የሚደረግ ስጁድ ሰህው፣ ኒስያን፣ ገፍላ አንድ አይነት ናቸው። ትንሽ አሉ ሉጋው እንለያለን ብለው ሞክረዋል። ወላኪን አንድ ነው የሚለው ነው ሶሒህ የሚሆነው አንድ ናቸው። ሰህውን መርሳት ነው፣ ኒስያንን መርሳት ነው፣ ገፍላን መዘንጋት ነው። መርሳት ባቡ ስጁድ ሰህዊ የመርሳትና ወገይሪ ሌሎችም ሌሎችም ስጁድ ሹክርና ስጁድ ትለዋን እንመለከታለን በዚህ ርዕስ عن عبد الله بن بحينة رضي الله تعالى عنه قال እነ ነብይ ሰለላሁ ዐለይሂ ወሰለም ሰላ ነብዩ ዐለይሂ ሰላቱ ወሰላም ሰገዱ ቢህም እነሱን ይዘው ሰገዱ አሰገዷቸው አዝሁረ ዙሁር አሰገዷቸውና ነብዩ ዐለይሂ ሰላቱ ወሰላም ፈቃም ተነሱ ነብዩ ፊረካዓተይን ልኡለይ የመጀመሪያዎቹን ሁለቱን ረካዎች ካሰገዱ በኋላ ወለመጅልስ ለተሸሁድ አልተቀመጡም። ቀጥታ ተነሱ ነብዩ ተሸሁድ ተተውት ማለት ነው። እነ ነብዩ ሰለላሁ ዐለይሂ ወሰለም ሰላ ቢሂም አሰገዷቸው ማለት ነው። አዙሁረ ዙሁርን አሰገዷቸው ፈቃመ ቆሙ ነብዩ ተነሱ ፊረከዓተይን ልኡለየይ በመጀመሪያዎቹ ሁለት ረካዎች ተነሱ ወለመጅልስ አልተቀመጡም ነብዩ አለ ሰላቱ ወሰላም ፈቃመ ናሱ ማአ ሰውም ተከትሎ ተነሳ ሰውም ሰሃቦችም ተነሱ አብረው ተነሱ ሐታ ኢዛ ቀበት ሶላት ነብዩ ሶላቱን እስከሚያጠናቅቁ ድረስ ቀጥ አለ። ሁሉም አብሮ ተከተለ ነብዩ። ወንተዘረ ናሱ ሰው ሁሉ ተጠባበቀ። ተስሊመሁ ነብዩ ያሰላምታሉ ብሎ ሁሉም መጠበቅ ሆነ። ከበረ አላሁ አክበር አሉ ነብዩ ወሆ ጃሊሱን ተቀምጠው እዛው ተቀመጡበት ተህያውን ከጨረሱ በኋላ አላሁ አክበር አሉ። ወሰጀደ ሰጅደተይን ሁለት ስጁድ አደረጉ ቀብለ አዩሰልመ ከማሰላመታቸው በፊት ثم ሰለመ ከዛ አሰላመቱ ከዛም በኋላ አሰላመቱ ተሸሁድ አልአወል ማለት ነው። የተለያየ ሐዲስ ነው የመጣው ኢንሻአላህ እናያለን። የተለያየ ሐዲስ بعد السلام ስጁደ ሰው የተደረገበት አለ፣ ቀብለ ሰላም የተደረገበት አለ፣ ከስጁደ ሰው በኋላ እንደገና መልሶ ተህያ የተቀራበት አለ እናያለን። خلاف العلماء اذا قضى ነብዩ አለይሂ ሰላቱ ወሰለም ዙህርን ሲያሰግዱ የመጀመሪያዎቹን ሁለት ረክዓ ካሰገዱ በኋላ አልተቀመጡም፣ ተነሱ። ፈቃመ الناس معه አሁንም ኢማም ሲነሳ ሱብሃንአላህ ብለን ማስቀመጥ የለም። ኢማም ከተነሳና ጉልበቱ ከደረሰ ከጉልበቱ ካለፈ ከተነሳ ሱብሃንአላህ ብለን ማስቀመጥ የለብንም። ተከትለን መነሳት ብቻ። እኛም ብቻችንን ስንሰግድ እንደዚህ ነው። ከተሸሁደል አወልን ረስተ ነው ተነሳና ልክ ስንቆም ከጉልበታችን አለፍ ካል አለቀ በቃ እዛው መቆም ነው። እንቆማለን። መጨረሻ ላይ ስጅደ ሰሁ እናደርጋለን። ሩክን አይደለም ዋጅብ ነው ወይም ሱና ነው። ኢማሙ ሻፊዒ ሱና ነው ያሉት እና ኢማሙ አህመድ ደግሞ ዋጅብ ነው ነው ያሉት። ምን ዋጅብ ነው? التشهد الأول ዋጅብ ነው። ይሄ ነው الأصح ነብዩ ተተውታ አያውቁም። ትተውት ዋጅብ ነው። ዋጅብነቱ ግን በምን ይጠገናል? በሱጁድ ሰሁ ይጠገናል። በሱጁድ ይጠገናል። ሩክን ቢሆን ኖሮ እንደ ሩኩ እንደ ሱጁድ እንደ እንደ جلوس بين السجدة እንደ ተህያ ሩክን ቢሆን ኖሮ እንደ ተሽሁደል አኺር ምን ይሆን ነበር? ተመልሰው ይቀመጡ ነበር። ወይ ራሱን ማድረግ አለባቸው። በሱጁድ ሰው አይጠገናል። ሩኩን አንድ ሰው ዘንግቶ ቢሄድ ወደ ሱጁድ ቢሆን መመለስ አለበት መመለስ አለበት። ወደ እንደገና ወደ ቅያም ሩኩ አድርጎ እንደገና ከዛ ነው የሚጀምረው። ተሽሁደል አወልን አንድ ኢማም ደንግቶት ረስቶት ከተነሳ ሱብሃንአላህ ብለን ማስቀረት አይፈቀድም። ወላይ ተከትለን መነሳት ይቻላል። ሩክን እስካረሳ ድረስ ማለት ነው። ፈቃመና ስማ ሰው ሁሉ ሰሃቦችን ተከትለው ቆሞ ሀታ ኢዛ ቀደ ሶላት ነብዩ ሶላታቸውን ሲያጠናቀቁ ወንተዘረና ሰው ተጠባበቀ ተስሊመው ሊያሰላምቱ ነው ብሎ እየጠበቀ እያለ ከበረ ነብዩ አላሁ አክበር አሉ ሆጃሊስ ቁጭ ብለው እያለ ወሰጀደ ሰጅደተይ ሆነ ስጅድ አደረጉ ቀብላ ይሰልም ከማሰላመታቸው በፊት ከዛም በኋላ ثم ሰለመ አሰላመቱ አخرجه السبعة سبعتهم ዘግበውታል هذا لفظ البخاري ይሄ ቡኻሪ አገላለጽ ነው ወፊ ሪዋያት ለሙስሊም ለሙስሊም በሌላ ዘገባ ይከብሩ في كل سجدة እያንዳንዷ ስጅድ ተክቢራ እያደረጉ ነበር الله أكبر ስጁድ الله أكبر ከስጁድ ይነሳሉ። በይነ ስጁዳ ትንሽ ይቀመጡና الله أكبر እንደ normal ኡ ስጁድ ማለት ነው። በቃ ረካው ላይ እንዳለ ማለት وهو جالس ቁጭ ብለው وسجد الناس معه ሰሃቦችም ሰዎችም አብረው ስጁድ አደረጉ ከነብዩ ጋር مكان ما نسي من الجلوس መቀመጥን በረሱበት ቅያሬ ማለት ነው። መካነ ስለሱ ማለት ነው። ማነሲየ ስለረሱት ሚነል ጁሉስ ተሸሁደል አወልን ስለረሱት ሁለቱ ስጁድ አደረጉ መጨረሻው ላይ ነው። እነዚህ እነዚህ በዚህ ይጠገናል። ተጋባን አይደል? አልገባችሁም? እንጠር وعن ابي هريره رضي الله تعالى عنه قال صلى صلى النبي صلى الله عليه وسلم احدى صلاتي العشي ነብዩ عليه الصلاة والسلام አሰገዱ። إحدى አንዷ صلاتي العشي ከሁለት አሽይ ሶላቶች ማለት ነው። ሶላተል አሽይ ከሁለቱ አሽይ ሶላቶች አሽይ ማለት ከእንትን ጀምሮ بين الزوال إلى غروب الشمس ፀሐይ ካዘነበለችበት ከሰባት ሰዓት ምናምን ጀምሮ እስከ ፀሐይ እስከምትጠልቅበት ድረስ ያለው ጊዜ ምን ይባላል? አሽይ ይባላል። ከሰዓት ማለት ነው። በቃ ከሰዓት ማለት ነው። አሽይ የከሰዓት ከከሰዓት ሶላቶች አንዱን አሰገዱ ነው የሚለው። አሱር ነው ወይስ ዙሁር ነው? ሁለቱም ብዙ ጊዜ ውስጥ ስለሚካተቱ በአንድ ዘገባ ዙሁር የሚል አለ፣ በሌላ ዘገባ ደግሞ አሱር የሚል አለ። ሸከራው ዘጋቢ ሰውዬ ተጠራጥሯል። ከሁለት አንዱ እያለ ነው። في بعض الروايات بأنها الظهر وفي بعضها بأنها العصر فبقي الشك كما كان ሸኩ እስካሁን ድረስ ራጅሑ ይሄ ነው የሚባል ነገር የለም። ሸከራው የዘገበው ሰውዬ እኔ ዙሁርን ይበለኝ አስርን ይበለኝ በቃ ከሁለት አንዱ ብቻ ሶላት ይልዓሽ ከሰዓት ከሚሰገዱ ሶላቶች አንዱን ነብዩ አሰገዱ። ከሰዓት ከከሰዓት ማለት ነው። ዙሁርንም አስርንም ያካትታል። ሶላተይ ማለት ማለት ደግሞ ሁለት ወቅት ማለት ነው። ሁለት ወቅት ማለት ነው። ሶላተይ ሁለት ሶላቶች አለ አሽይ የአሽይ ሁለት ሶላቶች ከነሱ አንዷን አሰገዱ ነብዩ ረካዓተይን ሁለት ረካዓ አሰገዱና ثم ሰለመ አሰላመቱ ثم ሰለመ አሰላመቱ ነብዩ አለይሂ ሰላቱ ወሰላም ሰው ሁሉ ለምን ሱብሃንአላህ ሱብሃንአላህ አላላቸውም አላሏቸውም ለምን መሰላቸው ለአለፉ ነብዩ አለይሂ ሰላቱ ወሰላም ምን ይታወቃል ወህይ መጥቶላቸው ሊሆን ይችላል አሁን ግን እንላለን ሱብሃንአላህ ወህይ መጥቶ ወደ ሁለት አጥሮ ሊሆን ይችላል አይታወቅም በዛን ሰዓት ኋላ ላይ ነው የሚያውቁት ስለዚህ ዝም ዝም አሉ ሱብሃንአላህ እንደሚባል ያውቃሉ በሁለተኛው ረካ ነው ያሰላመቱት ሱብሃንአላህ ማለት ይችሉ ነበር ግን ለአለሁ ነብዩ የሆነ የሆነ ነገር መጥቶ ሊሆን ይችላል ከማለት ነው ሰህሪዩት ዝም ያላቸው ثم ከዛ ተነሱ ነብዩ አለይሂ ሰላቱ ወሰለም ሄዱ ሌላ ፈሸበትን ወደ ተደረደረው እንጨት ሲሙቀደምን መስጊድ መስጊዱ ፊት ለፊት የሆነ እንጨቶች ተደርድረው ነበር እዛ አካባቢ ላይ ለመስጊዱ መስሪያ ማለት ነው የተደረደሩ እንጨቶች አሉ እነሱ ጋር ሄዱ ነብዩ አለይሂ ሰላቱ ወሰለም ተወዱአ የደሁ እጃቸውን አስቀመጡ አለይሃ እንደዛ አስቀመጡና ተደገፉ ነብዩ አለይሂ ሰላቱ ወሰለም እያሰቡ እያለ ወፊል ቀውም እነዚሁ ሰሃቦቹ መካከል ህዝቡ ውስጥ ማለት ነው መእሙሞች ውስጥ አቡበክር አለ ወዑመር ዑመርም አሉ እነዚህ ታላላቆቹ ሰሃቦች አሉ ሰሃባ ፈሩ ሁለቱ ትልልቅ ሰዎች አዩከሊማሁ ነብዩን ማናገር ሀያ ያዛቸው እንደዚህ ሁለት እኮ ነው ያስቸገሩት ያ ረሱላህ አለማለት ፈሩ ወኸረጀ ወጣ ሰራአኑናስ የፈጠኑ ሰዎች የቸኮሉ ሰዎች ወጡ ሰራአኑናስ የቸኮሉት ሰዎች ወጡ ከመስጊድ። በቃ ሁለት ረካ ኡ ዛሬ በቃ ሁለት ረካ ሆነች ማለት ነው። ዙር እየተባባሉ ወደ ንግዳቸው ወደ ገበያ ገቡ። ፈቃሉ አሉ አቁሲረቱ ሶላቱ ሶላት ታጠረች ወደ ሁለት ተመለሰች እንዳሉ አቁሲረቱ ሶላቱ ሶላቱ ወደ ሁለት ታጠረ እንደ ወረጁል የድዑሁ ነቢ ሰለላሁ ዐለይሂ ወሰለም ነብዩ አንድ ስያሜ ያወጡለት ዘለደይን የሚባል ሰውዬ ሰሐቢይ ነበረ። ዘለደይን ብለው ስያሜ ያወጡለት ረጁሉን አንድ ሰው ነበር መካከል ላይ የድዑሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ የሚሉት ዘለዴን ብለው የሚጠሩት ነብዩ አለይሂ ሰላቱ ወሰላም ስም አውጥተውለት ፈቃል እንዲህ አላቸው። አንዳንድ ትንሽ ደፈር የሚያደርጉ ሰው ሲኖር ይገላገላል። ሌሎቹ ተጨንቀው ነው። አቡበክርና ዑመር ራሱ ለመናገር ጨንቋቸውን አንዳንድ ሰዎች ከፍቅርም ነው ነብዩ ላይ ደፋር ስለሆኑ አይደለም ከፍቅርም ነው ለዲናቸው ካላቸው ስስት ድንገት ይወጣሉ። ሁሉ ሰው ተመሳሳይ አይነት ባህሪ የለው። አንተ ሀያ የምታደርገውን እሱ ሀያ እንጥሷል ማለት አይደለም። በቃ ከመቅረቡ ከመሳሳቱ ከመጓጓቱ የተነሳ ያ ረሱላህ አላቸው አነሲተ አምቁሲረ አነሲተ ረስተው ነው ሶላቱን አምቁሲረት ወይ ወደ ሁለት አጥራ ነው ሶላት አላቸው። ፈቃል አሉ ነቢዩ አለይሂ ሰላቱ ወሰላም ለም አንሰ ወለም ትቅሰር አሉ ረስተዋል አለል የቂን ረስተዋል። ግን በየቂን እሳቸው የግድ መቀበል ያለባቸው ምንድነው? እሳቸው አእምሮ ውስጥ አዎ እውነትም ዘንግቻለሁ ማለት አለባቸው። ረስተሃል ሲባል ሰውየው የሆነ ከሱ እሳቸው የቂን እስከማግኘት ድረስ አይ ለማንተ እኔም አረሳው ወለም ትቁሰብ ሰላተም አላጠረች አሉ። እዚህ ላይ የሆነ ጥያቄ ተመልሶ ይመጣል። አረሳሁምም ሶላቷም አላጠረችም። አረሳሁም ያለውን የቂን እንደረሱ ምስክር አለ። ግን ሶላት አላጠረችም። አአ በቃ ሶላት አላጠረችም ከተባለ ባለ አራት ናት። ስለዚህ ረስተዋል ሁለት ረካ። ሌላውም ምስክር አለ ከኋላ ከሁለቱ አንዱ ነው ሁለቱም ይሆነው አይደል? ለም አንተ አልረሳሁምም ወለም ትፈር ሶላትም አላጠረችም አሉ። ሶላት አላጠረም ከተባለ ሁለት ረካ አይደለም ግን በየቂን እሳቸው እንደሰገዱ ያቀመሩ ለም አንተ ያለውን ይከራከራል፣ ችግር የለም። ወለም ትቁፈር ግን ጥሩ ኢንፎርሜሽን አገኘ። ከዛ ቃል እንዲህ አላቸው፣ በላ እንደታ ቀድነሲተ በእርግጥ ረስተሃል ያ ረሱላላህ አላቸው። ፈሶላ ረክዓተይን ሁለት ረክዓተን ሱና ሰገደ። ሌላ ዘገባ አለ አልጨመረውም እና ነው ነብዩ አለይሂ ሰላቱ ወሰላም እንትን ብለው ጠይቀዋል። አፈደቀ ዙልየደይን ብለው ጠይቀዋቸዋል። ዙልየደይን የሚለው እውነት ነው እንዳሏቸው ሰሃቦቻቸውን ዘወር ብለው አሉ። ነዓም ብለዋል ነው ነዓም አሉ ሁሉ ነዓም አሉ። ነብዩ ዘወር አሉና ወደ ቂብላ ኢህራምም የለም ምንም የለም። ሁለት ረካዓ ጨመሩና መጨረሻ ላይ ስጅደታው ወረዱ። ይሄ ማለት ነው። አሁንም ኢማሙ አሰላምቶ ዘወር ቢል ድንገት አተህያቱ ላይ ሱብሃንአላህን ብንረሳ ብንዘናጋ የሆነ ነገር ቢፈጠር አጋጣሚ ይመጣ በቃ በዛን ሰዓት ሶላት ሁለት ረካ ነው ሁለት ረካ ነው ያሰገድከን ብሎ መናገር ይቻላል። ሁለት ረካ ይቀራል ብሎ መናገር ይቻላል። ምክንያቱም ይሄ ለሶላት ጥቅም ስለሆነ እሱም ብዙም አውርቶ ቢሆንም እንኳ እስካልተበተነ እስካልሄደ የሆነ ነገር እስካልተፈጠረ ድረስ ቅብላውንም ቢለቅም እንኳ ማስቸገር ይችላል። ተነስ ብዙ ብዙ ነገር ይወስዳል። ፈቃለ ያ ረሱላህ አነሲት አም ቁፊረት አጥራ ነው ወይንስ ረስተው ነው? ፈቃለ ለም አንተ ወለም ትቁፈር አልረሳውም አላጠረችም። ቃለ በላ እንደታ ቀድ ነሲተ ረስተሃል ያ ረሱላህ አላቸው። በየቅን መርሳታቸውን አረጋገጡ። ህዝብ ሰዎችንም ምስክርነት ጠየቁ። አዎ አሏቸው። ከዛም በኋላ ነብዩ ወደ ቂብላ ዞሩና ሁለት ረካዓ ፈሶላ ረካዓተን ሁለት ረካዓ ሰገዱ። ثم ሰለመ ከዛ አሰላመቱ ካሰላመቱ በኋላ ثم ከበረ ከዛ አላሁ አክበር አሉ። ፈሰጀደ ሱጁድ አደረጉ ሚስለ ሱጁዲሂ የመጀመሪያውን ረካዎች ውስጥ ያለውን ሱጁድ አይነት አው አጥወለ ወይ ረዘም ያለ አጭር እንዳይመስላችሁ ለየት ያለ አይደለም ለማለት ነው። ثم رفع ከዛ ከሱጁድ ተነሱ ثم رفع رأسه ከዛ ራሳቸውን አነሱ ፈከበረ አላሁ አክበር ብለው አነሱ ثم وضع رأسه ፈከበረ አሁንም ተመልሰው አላሁ አክበር ብለው ሱጁድ አደረጉ ፈሰጀደ ምስለ ሱጁድ አው አጥወለ ራሱ የመጀመሪያውን ስጁድ የመሰለው ወይ ረዘም ያለ ስጁድ አደረጉ። ثم رفع رأسه وكبر الله اكبر ብለው ተነሱ። ሁለት ስጁድ አደረጉ ማለት ነው ባጭሩ። አረፍተ ነገሩ ረጅም ነው። ሐዲሱ ሙተፈቅ ዐለይህ ነው። ወለብቱ ለልቡኻሪ ቡኻሪ ያገላለጽ ነው። ሁለት አይነት አየን ማለት ነው። ተሸውደል እንትን ስጁድ ሰው አወራለ ዑለማዎች የሚያደርጉት ነገር አላቸው። ሁሉንም በቦታው ማስቀመጥ በሁለተኛው ረካ ያስተላመፈ በመጀመሪያው ረካ ያስተላመፈ በማንኛውም ረካ አስተላምቶ የወጣ ሰው እንደገና ተመልሶ ሲያርም ስጁደታው መቼ ነው መሆን ያለበት? ከሰላምታ በኋላ ነው ማለት ነው። ሁሉንም በቦታው ማስቀመጥ አለብን ያሉት እ ስጁድ እንትን ተሸሁደል አወልን የረሳ ሰው ስጁደታው መቼ ነው መሆን ያለበት? እ ቀብለ ሰላም ነው መሆን ያለበት። እዛው ነባኡል ሐዲስ ፊ መውዲኢሃ ክስተቷን እዛው ቦታ ላይ እናድርገዋለን። እዛው ቦታ ላይ ከፊል ሰዎች ደግሞ ምን አሉ? ጭማሬ ከሆነና ማጉደል ከሆነ ይለያያል ይላል። ቀንሰን ያልጨመርነው ያላመጣነው ነገር ከሆነ እንደ ስጁደ እንደ ተሸሁደል አወል እናየዋለን። እረስተን እሱኑ አምጥተነው ከሆነ ግን እንደምን እናደርገዋለን? አሁን እንደቀራነው እናደርገዋለን ማለት ነው። አነቅስ ቢነቅስ ዚያዳ ነቅስና ዚያዳ ብሎ ከፋፍሏል። ምክንያቱም ሁሉንም በቦታው እነዚህን ክስተቱን ያገኘንበትን በዛው በክስተቱ ብናደርገው ነው አውላው ሐዲስ ለኢማል الحادث ማለት ነው ሐዲስን ለመጠቀም አገባችሁ ያልኳችሁ ተሽሁደል አወልን የረሳ ሰው ስጁደ ሰሁ መቼ ነው መሆን ያለበት ድንገት አሰላምቶ የወጣ ሰው ደግሞ መቼ ነው ስጁደ ሰሁ መሆን ያለበት ባዕደ ሰላም ማለት ነው እንደዛ ብናሰራው ነው የሚሻለው የለም ስም ይላል። ከዛ በኋላ የለም መንግስት ነው የምትሰሩት። وفي رواية لمسلم ለሙስሊም በሌላ ዘገባ صلاة العصر የምትላለች صلاة العصر ኢሕዳ ሶላተይ ولكن صلاة العصر ማለት وفي رواية ደግሞ ዙሁርም የሚል አለ شك الراوي ሆኖ ነው የቀረው ወለአቢ ዳውድ አቡ ዳውድ ከቃል ይችን ጨምሯል አቡ ዳውድ ላይ ባለው ዘገባ ይሄን ሌላውን እስካሁን የቀራነውን ሙሉ ዘግቦ አቡ ዳውድ ይችን ጨምሯል አሰደቀ ዙልየደይን ብለው ነብዩ عليه الصلاة والسلام ጠይቀዋል ዙልየደይን የሚለው እውነቱን ነው አሉ ፈአውመኡ ጠቀሱ አይ ናዓም አዎ አሉ አሉ አልተናገሩም አሉ ሰሃቢዎች ማለት ነው ወሄ ፊ ሰሒሐይን ቡኻሪና ሙስሊም ውስጥ አለ ይሄ ዘገባ ራሱ እያለ ነው። ላኪን ቢለፍዚ ፈቃሉ ነው የሚለው አው መኡ ሳይሆን ፈቃሉ ሁለቱ ላይ ሁክም ልዩነት አለ። አቡ ዳውድ ላይ ምንድን ነው የሚለው ፈአው መኡ ነው የሚለው ጠቀሱ በምናቸው በራሳቸው ነአም አሉ ማለት ነው። ይሄ አልተናገሩም ማለት ነው። ቡኻሪና ሙስሊም ላይ ያለው ደግሞ ፈቃሉ ነው የሚለው ቃሉ አሉ ምን ነአም የሚለውን ቃል ተናገሩ ነው የሚለው ስለዚህ ተናግረዋል። ያንኛውን የያዙ ሰዎች ምንድን ነው ሲሉ በኢሻራ ስለሆነ ንግግር አይፈቀድም ነው ያሉት። ንግግር አይፈቀድም። ኢማም የሆነ ጥያቄ ቢጠይቅህ እንኳ በኢሻራ እንጂ ንግግር መናገር አይፈቀድም ይላሉ። ወላኪን ተናግረዋል። ከቃሉ የሚለው የቡኻሪና የሙስሊም ዘገባ ቃሉ ነው። በንግግር ቢልከላም ማለት ነው። በአረፍተ ነገር ነው የተነገረው። ነአም ነአም ነአም ብለው ነው የተናገሩት። የመእሙሞቹ ባይሆንም እንኳ የዱሉዴን ንግግር ይበቃናል። አነሲታ አምቁ ፊረት ሶላት ነብዩም ራሳቸው ተናግረዋል። ምን አሉ? ለም አንተ ወለም ትክፈር መለሱና እንደገና ጠይቀዋል። አፈደቀ ዙልየደይን ብለው ጠይቀዋል። ይሄ ሁሉ ረጅም አረፍተ ነገር እኮ ነው። እዚህም ሁሉ ተጠቅመው ነብዩ አለይሂ ሰላቱ ወሰለም ሌላ ነገር ሶላት ይበላሻል በንግግር አላሉም። እንደዚህ አይነት ከተከሰተ ወአለይኩም ሰላም ላኪን ቢለፍዝ ፈቃሉ ፈቃሉ በሚለው ነው የመጣው ወፊ ሪዋየት ለሁ ለሱ በሆነ በራሱ ዘገባ ደግሞ ወለም የስጁድ ሱጁድ አላደረጉም ነብዩ ሐታ የቀነሁላህ አላህ እርግጠኝነት እስከሚሰጣቸው ድረስ ተዓላ ዛሬ በረሱት ነገር ላይ አዎ እረስቻለሁ የሚል የቂን እስካገኙበት ሰዓት ድረስ ነብዩ ሱጁድ አላደረጉም ይላል። ሱጁድ ያደረጉት በየቂን ራሳቸውም አውቀው ነው። አላህ ረስተዋል ብሏቸው ነው ያለው። አላህ በውስጡ አሳውቋቸው ነው። አዎ እውነትም ድንግቻለሁ ረስተዋለሁ ነብዩ አለይሂ ሰላቱ ወሰላም ተሽሪ ስለሆነ ነው። አላህም የዛን ጊዜ እንዲረሱ ያደረገልን አብህ ራህማ ራህማ ነው ከሽርዕ ተደረገልን ከሽርዕ ተደረገ በዚህ ምክንያት ማለት ነው። ምንም ባይረሳ ቢሆን ኖሮ እኛ ጋር የሚከሰት ክስተት ሁሉ በምን ይጠገን ነበር? አይታወቅም ነበር። ስላፈል ዑለማ ብዙ ነገር ይገባ ነበር። አሁን በስጊ ደስተው ይጠገናል ማለት ነው። ይሄ ነገር እዚህ አገኘ በተሽሎ ነው አላህ እንዲረሱ ያደረጋቸው። አንሳ ከማተንሰውን ብለዋል ነብዩ አለይሂ ሰላቱ ወሰላም። እኔ በሸር ነኝ፣ የሰው ልጅ ነኝ፣ እንደምትረሱ እረሳለሁ ፈኢዛ ነሲቱ ፈዘክሩኒ ስረሳ አስታውሱኝ ብለዋል ነቢዩ አለይሂ ሰላቱ ወሰላም። ስረሳ አስታውሱኝ ብለዋል። ስረሳ የሁለቱ ልዩነት ገብታችኋል። አቡ ዳውድ ላይ ያለው ምንድን ነው? መእሙሞች ነብይ ሲጠይቋቸው አሰደቀ ዙልየደይን ሲሏቸው ምንድን ነው ያሉት? ምኑንም ምን አደረጉ? ፈአሻሩ ፈአውመሁ ምልክት ነው ነው ያሉት በራሳቸው ናም ማለት ነው። ቡኻሪ ላይ ያለውና ሙስሊም ላይ ያለው ደግሞ ምንድን ነው የሚለው? በቃሉ ነው የሚለው አሉ ነው የሚለው አለ አሉ ማለት ደግሞ ተናገሩ ማለት ነው። ስለዚህ ከላም አያበላሽም። ይህ እንደሌላ አምጥተው እንትን ላይ ስላየዋል ፉቃዎች በጣም ይጨቀጭቁበታል። ከአውመኡ በሚለው በጣም ነው የሚጨቀጭቁት። ከዚህ ደግሞ ቡኻሪና ሙስሊም ላይ እየተዘገበው በጣም አፍሮት ነው። እንኳን እነዚህ ሁለቱን አይደለም ፈአውመኡና ፈቃሉ ያለውን ስቶ መጨቃጨቁን ተውት። ዋና የዙሌደን ንግግር አለ። ነብዩና ዙሌደን ያደረጉት ንግግር አለ። የሌሎች መእሞች አለመናገርን አይደለም ምናምን እዚህ ደርሰው ምን እንዴት ስድስት መሀል ላይ ማለት ነው። ስራ አይወጣም ማለት እንደዛ አይወጣም። መጀመሪያ ከንቱን ውጭ መውጣት እኮ አለበት ነው። እሱ አይወጣም። ሩክነኝ ናቸው ብለናል። በሁለት ሰላምታ ነው የሚወጣው። ልክ ሲዞር ሊዞር ሲል ካስታወሰ የለም ምንም አይደለም አይወጣም። በሁለቱም ሰላምታ ነው የሚወጣው። ሶሒሁን ትናንትና ነገርኳችሁ አይደል? አሰላሙ አለይኩም ወራህመቱላህ በሁለት ሰላምታ ካልሆነ እንጂ በአንድ ሰላምታ ከሶላት አይወጣም። ቢሄድ ሶላቱ ይበላሽበታል። ሁለቱም ሩክኖች ናቸው። ነብዩ ትተዋቸው አቁም ይያቸዋል። ምንም እንኳ اختلاف العلماء እና አቡ ሐኒፋ አሰላሙ ካለ በቃ በቃ ይወጣል ከሶላት ብለዋል። ولكن ሁለቱ ሩክኖች ናቸው። እነዚህ ሁለቱ ሰላምታዎች እስካልተደረጉ ድረስ በአንድ ሰላምታ ሰውየው ከሶላቱ አይወጣም። ተነስቶ ቢሄድ አንድ ሰላምታ ሰላምቶ ተነስቶ ቢሄድ ሶላቱ ይበላሻል። ሩክናው ካን ያንኛው ቀርቷል ካለ እንዳልሰገደ ነው የሚቆጠረው። ጥንቃቄ ማድረግ ነው። አረ የለም። አይ በመርሳት በእንደዚህ አይነት ሩክን ላይ የሆነ ወይ ዋጅብ ወይ ደግሞ ወደ አምስተኛ ወይ ሶስተኛ ላይ ማስተላመት ወይ የሆነ ዚያዳ ነገር ካላመጣን እንጂ ሶላት ውስጥ በሚደረግ ሰይጣናዊ ሶሳ ስጁድ ሰሁ የለም። የሆነ ሩክን ላይ ተጽዕኖ ያሳደረ ነገር መስራት አለብን። ጉልህ የሆነ ነገር ማለት ነው። እንደውም እብኑ አባስ ምን ይላል? አለዚነ ሁም አን ሶላቲሂም ሳሁን ይላል። ከሶላታቸው የሚዘናጉ የሚላለ ሶላቱን ምን የሚያደርጉት ማለት ነው። ከጊዜው ገፋ አድርገው ፀሐይ ልትገባ ስትል ወይ ልትወጣ ስትል የሚሰግዱ ጊዜው ሊያልቅ ነው። አለዚነ ሁም ፊ ሶላቲሂም ሳሁን ቢባል ኖሮ ሀርድ ውስጥ ነበርን ነው ሶላታቸው ውስጥ ሆኖ ሶላታቸውን የሚዘነጉ የማይዘነጋ የለም። የማይዘነጋ የለም። ማንም የማይሄድ ንግድ ውስጥ የማይገባ የለም። ካልኩሌተር የማይመጣ የለም። ከተማ አይደል? አያስ ይግዛም ከግያስ ሁሉ ነገር አለ። በጣም የሰው ልጅ ሱብሃንአላህ አላህን ማንም ደግሞ እንደዚህ የሚሰግድ የለም። ነብዩ አለይሂ ሰላቱ ወሰላም ሁለት ረካዓ ሰግደው ጸጥ ያሉት ምንድን ነው? ነፊ ለአለሁ መሽሁል ቢሸይኢማ የሆነ ነገር ውስጣቸው ከስለ ተፈጠረ ነው። ኒሲያን የሚባለው ነገር እኮ የሆነ ነገር ውስጥ ስትገባ የነበርክበትን ነገር መዘንጋት ማለት ነው። ይሄ ደግሞ ነብዩም ላይ የተፈጠረ ነገር ነው። ይሄ ሀዳ ምን ጠቢዓተል በሸር የሰው ልጅ ባህሪ ስለሆነ በምንረሳው ነገር አንወቀስ። ጣጣ ራሱ የሶላት እዝር እኮ አንሲ አንነውሙ ወንሲያኑ ሶላት ውስጥ ሆነን በምንዘናጋው ነገር እዚህ ደርሳሁ ላይ ዙሩ ምኑ ካሰላመተ በኋላ አረሳሱ ሁኔታ ግን እንደዚህ ቢሆን ክስተቱ ሐዲሱን በቦታው በቦታው ለማስቀመጥ እክትላፍ አለ። እንደፈለክ ማድረግ ትችላለህ። አወለን ነገር ከይፈሽ ተለቅ የሆነ ነገር ጨምርም ቀንስም ስጁደ ሰሁን ስታደርግ አተህያን ከቀራ ከጨረስክ በኋላ ልታሰላምት ስትል መጀመሪያ ለስጁድ አድርገህ አሰላም። በቃ ይበቃል። በቃ ከይፈሽ ጨምረህም ይሁን ቀንሰህም ይሁን ይሄ ነው ያለው። መሐዲሶች የሚሉት ብዙዎቹ ይሄንን ይላሉ። ግን አአ ቆይ እንደዚህ ይቀርና አሉ አውላውን ይሄንን ማያጋችን ጥሩ ነው። ነብዩ ተሽሁደል አወልን ሲረሱ በረሱ ጊዜ ስጁደ ሰሁን መቼ ነው ያደረጉት? ከማሰላመታቸው በፊት እኛም ተሽሁደል አወልን ስንረሳ ከማሰላመታችን በፊት ስጁደ ወይ ሁለት ረካዓ ዘንግተን ወይ አሰላምተን ወይ ወደ አምስተኛ ረካዓ ተነስተን ከሆነ የዛን ጊዜ ደግሞ ምን እናደርጋለን? ምን እናደርጋለን ማለት ነው። ካሰላመትን በኋላ ሁሉም ታቢት ነው። ለኢዕማል الحديث ደግሞ ሐዲሱን እንዳመጣጡ መጠቀም የተሽሁደል አወሉን እንደ ተሽሁደል አወሉ ቀብለ ሰላም የዚህኛውን ደግሞ ባዕደ ሰላም ሳቲን መጠቀም ይህን ብናደርገው ኢዕማል በጣም ጥሩ ነው በቦታው ብናስቀምጠው አለበለዚያ ግን ይቻላል በሁሉም ይቻላል ያሉ ከይፈ ሽጥቱም ሁሉም ሳቢት ስለሆነ ነው የሚሉት ይቻላል ተጓባናል ራሱ ወደ ስጁዱ መመለስ አለበት። ሩክን ነው እሱ፣ ዋጅብ አይደለም። ሩክን ነው፣ ወደ ስጁዱ መመለስ አለበት። ተመልሶ ሞልቶ እንደገና ወደ ቅያም መመለስ አለበት። ብዙ ርቀት ሂዶ ከሆነ ያ ረካ አይቆጠርም። አሁን የያዘው ነው እንደገና እንዳለ ረካ የሚቆጠረው ሌላ ሩክን ውስጥ ገብቶ ሂዶ ከሆነ ርቀት ማለት ነው። አለበለዚያ ይቺ ስጁድ መሞላት አለባት። ረካው ሙሉን ጎደሎ ነው። ምክንያቱም አንድ ሩክን መተው ስጁድ ሰው ጠቅ ነው። በምንም አይነት ነው ሩክንን መተው ዋጅብ ነው። ዋጅብ ሲቀር እንጂ ወይንም ስንጨምር ወይም ስቀንስ በመርሳት እንጂ አንድ ነገር ከተቀነሰ ራሱን አምጥተን ስጁድ መጨረሻ ላይ እናደርጋለን። ስጁዱ አይቀርም። ስጁዱን ከሞላን በኋላ ያን የረሳ ነው በኋላ ላይ ስጁድ ይኖራል። ከሱ በመነሳታችን ምክንያት ማለት ነው እንጂ ስጁዱን አንድ ጊዜ ረስቸው ይጃለው ተብሎ ትቶ ተሄዶ መጨረሻ ላይ ስጁደ ሰህው ቦታውን አይሸፍንም። ተገባናል? ግልጽ ነው። አንድ ስጁድ ረስተህ ተነስተህ ነበር ወደ ቂያም ስታስታውስ ተመለስ ስጁድ ሁለተኛውን ስጁድ አድርግና እንደገና ተመለስ መጨረሻ ላይ ስጁደ ሰህው ታደርጋለህ ግን ይችን ስጁድ ትታት ሄደህ መጨረሻ ላይ ሁለት ስጁደ ሰህው ብታደርግ አይሞላልም ቦታ እንዴት እንትን ጀህር ምናምን የመሳሰሉትን ዋጅብ ናቸው የሚሉ ሰዎች እዚህ ለሰዎች ያስፈልጋቸዋል እንግዲህ ጀህርን ዋጅብ ነው የሚሉ ማለት ነው። ጀህር ማለት ጀህርያ ሶላቶች አሉ አይደል? ጀህርያ ሶላቶች ጀህር ዋጅብ ነው ወይስ ሱና ነው? አብዛኞቹ ሱና ነው ነው ያሉት። ከፊል ሰዎች ደግሞ ዋጅብ ነው ብለዋል። ነብዩ ተተውት አያውቁምና ስለዚህ ጀህር የተወሰው ዋጅብን ስለተወ እዚህ ደሰሁ መውረድ አለበት ነው። ዋጅብ ነው፣ ሩክን አይደለም ጀህር ሩክን የሚሆኑት ምን ምን ላይ ያሉት ናቸው ተባብለናል። ሙፊ አረጁል ሙፊ ፊ ሶላቲ ሶላቱ ሙፊ ሙሲ ሶላቱን ሶላትን ያበላሸው ሰውዬ ሂድ አልተገደም ትገዳሉ አሉት ሰውዬ እሱ ላይ የተነገሩት እነዛ ሩክኖች ናቸው። ከነዛ ውስጥ አንዱን ከተው ራሱን መስራት አለበት። መጨረሻ ላይ ግን ያን የረሳውን ከሰራ በኋላ በመርሳትና ጊዜውን በማስተላለፉ ስግደት መጨረሻ ላይ ያደርሳል። አለበለዚያ ሌሎቹ ዋጅባቶች ናቸው። ነብዩ ያሳዋቸው ዋጅባቶች እያለ የቀራናቸው አሉ። ጀህርን ይመስል የመሳሰሉትን ማለት ነው። ተሽሁድ አልአወልን ይመስል እነሱን ቢዘነጋቸውም አያመጣም። ጀህር የተወሰው በቃ ተቷል አልፏል። በቃ ሶስተኛው ረካ ላይ ሲደርስ እንዲህ የሰገድኩት እኮ ሁለቱ ረካ የመጀመሪያው ጀህር ነበር። ካው ያሁን ጀህር አናደርግም፣ በቃ አልፏል ሲሉ አንመለስ መጨረሻ ላይ ስጁድ ሰው ምን ከሆነ ዋጅብ ነው በሚሉት ሰዎች ማለት ነው። ስጁድ ሰው ይደረግለታል በሚሉት ሰዎች ለዋጅብ ሱናዎችን ምንም ችግር የሌለበት ሱና የለበትም። የለም እንትን ያ የመጀመሪያው ረካ የለም ማለት ነው። ገና አንድ ረካ ነው። ከሱ በኋላ ካስታወስክ ማለት ነው። ኢማሙ ልክ ሲያስታውስ አንድ ስጁድ ይሸጋሸጋል ይሄ ላይ ሰዓት ላይ ስጁድ ከሆነ አራተኛው ላይ ሆነ ስታስታውስ ዝም ብለህ ስጁድ ጨምር ጋር ይሸጋሸግና ይሄዳል። ይሄ ከሱ በኋላ ያሉትን ሶላቶች ይልቅ እናደርጋቸው ከሱ የመጀመሪያውን ማለት ነው። ከሱ በኋላ ያሉትን ቁጥርና ሶስተኛ ከሆነ ሁለተኛ፣ ሁለተኛ ከሆነ አንደኛ። وعن عمران بن حسين رضي الله تعالى عنه أن النبي صلى الله عليه وسلم صلى بهم النبي عليه الصلاة والسلام أن النبي صلى الله عليه وسلم صلى بهم عند سجدوا ينقرنا عمران بن حسين فسحى رسول النبي عليه الصلاة والسلام ረሱ ፈሰጀደ ሰጅደተይን ሁለት ሱጁድ አደረጉ ثم ተሸሃደ ተሸሁድን ቀሩ ثم ሰለመ ከዛ አሰላመቱ ችግር የለም ማለት ነው ረዋሁ አቡ ዳውድ ወተርሚዚዩ ወሐሰነሁ ወልሐኪሙ ወሰሐሐ እነዚህ ሁሉ ዘግበውታል የግድ አይወጅም ስጁደ ሰሁ ባያደርግ ሰውየው ስጁደ ሰሁ ዋጅብ ነው ወይ? አዎ ዋጅብን መጠገኛ ስለሆነ ዋጅብ ነው። አይ ሱና ነው። እነ ኢማሙ ሻፊዒ ሱና ነው ነው ያሉት። ችግር የለም። ሱጁድ ሰህው ሳያደርግ አንድ ሰው አሰላምቶ ተነስቶ መሄድ ይችላል። ያደርግ አውላ ነው። ባያደርግም ሱና ነው፣ ችግር የለም። ለምን أنه صلى الله عليه وسلم تركه ይሄን ተደግፈው ነው ኢማሙ ሻፊዒ ሱና ነው ያለው። ሌሎች ደግሞ ዋጅብ ነው። ምክንያቱም ዋጅብ የሚጠገንበት ነገር ራሱ ዋጅብ መሆን አለበት ብለዋል። ግን الأولى ነው ሱና ሱና ያለው ነው። ለምን ነብዩ ተተውታለን ሲደርሰው አላደረጉም በዚህ ጊዜ ዋና ቢሰዒድ ነው الخدري ዋና بس ፈተጀለ سجدتين ሰጅደተይን ፈሰሐ ፈሰጀደ ሰጅደተይን ስጁድ አድርገዋል ፈሰጀደ ሰጅደተይን ثم ተሸሃደ ثم ሰለመ ግን እዚህኛው ክስተት ላይ ያለው ምንድነው ስጁደ ሰሁን ካደረጉ በኋላ ተሸሁድ ቀርተዋል ከዛ ሰላምተዋል አቡ ሐኒፋ ናቸው የተጠቀሙበት አቡ ሐኒፋ እንደዚህ ነው ያደረጉት ሁለት ስጁድ ታደርጋለህ ከዛ ተህያ ትቀራለህ ከዛ ካስተላምጣለህ አሁንም ይሄ ሳቢት ነው ይሰራበታል ይሰራበታል የሆነ መርሳት ቢፈጠር ለምሳሌ ተሸሁድ ተሸሁድን ብትረሳ እንበል ወይም ደግሞ ረስተ መነሳት ወይንም ረስተ መቀመጥ ማእሙሞች ሱብሃንአላህ ብለው ሊያስነሱ ይችላሉ ወይ ሊያስቀምጡ ይችላሉ። ወደ አምስተኛ ተነስቶ ይመስል የዛን ጊዜ ምን ማድረግ ይችላል? ተሰጀደ ሰጅደተይ ሁለት ሱጁድ አድርጎ አንድ ሰው ተሸሁድ ቀርቶ ማስተላለፍ ይችላል። ይሄም አለ፣ ይሄም ሳቢት። እኛ ግን የምናውቀው አንድ አይነት ብቻ ነው። ምን ብቻ ነው የምናውቀው? ተሸሁድ ቀርተን ቀብለ ሰላም ሰጅደተይን አድርገን ስጅደተው አድርገን ማሰላመትን ነው የምናውቀው። ይሄን ብቻ ነው የምናውቀው። እነዚህ ሁሉ ሳቢት ናቸው። ተሸ እንትኑ ስጅደተሁ ቢቀር ሱና ነው ወይ? አዎ ሱና ነው። ችግር የለም ሱና ነው። ቢቀርም ይቻላል። ሶላት አይበላሽም። ረዋሁ አቡ ዳውድ ወትርሚዚ ወሐሰነ ወልሐኪም ወሰሐ وعن ابي سعيد الخدري رضي الله تعالى عنه قال قال رسول الله صلى الله عليه وسلم اذا شك احدكم عند ሲጠራጠር في صلاته ሶላት ውስጥ ሆኖ ጥርጣሬ ከገባበት ፈለም የድሪ ካላወቀ ከም ሶላ ምን ያክል የሰገደ ካላወቀ አሰላሰን አማ አርባዓን ሶስት ነው አራት ነው የሰገድኩት ብሎ ከተጠራጠረ ወይም ሶስቱን ሶላት አራት ነው የሰገደው ከተመሳሰለበት ፈለጥረህ ሸከ የተጠራጠረበትን ይጣልና ወለብኒ አለመስተይቀነ እርግጠኛ በሆነው ላይ እንትን ይጨምርበት ማለት ነው። ሶስት ነው አራት ነው ካለ አንድ ሰው ስንት ነው ማለት ነው? ሶስት ብሎ ያዝ። ለምን አራት ነው ያለች ጥርጣሬ ነው። ሶስት ላይ አይጠራጠርም። ሶስት ነው አራት ነው ካለ አራት ነው አምስት ነው ካለ ወደ አምስት እንዳይነሳ ይቀመጥና ተህያ ይቅራ የቅናት ማለት ነው። ለአን اليقين لا يزول بالشك ሁለት ነው ሶስት ነው የሰገድኩት አለ። ሶስተኛው የምጠራጠረው ነው። ሁለት ግን ምንም ጥርጣሬ የለበትም። በሁለት ላይ ሶስት ብሎ ይጀምራል። የቂኑን ነው ማየት ያለ ፈለጥረህ ሸካ ጥርጣሬውን ይጣልና ያን የተጠራጠረውን ቁጥር ይተውና ወለብኒ አለ መስተከነ እርግጠኛ በሆነው ነገር ላይ ይመስረት ثمስ ሰጅደተይኒ ቀብለ አይሰልም ከማሰላመቱ በፊት ሁለት ስጁዶችን ያድርግ አሉ። ከማሰላመቱ በፊት ሁለት ስጁዶችን ያድርግ። በመርሳትም ጊዜ ይችን እንጠቀማለን ማለት ነው። መሐዲሶች እያንዳንዱን ነገር እዛው ቦታው ላይ እናደርገዋለን በሚለው አሁንም ሶስት ነው አራት ነው አምስት ነው አራት ነው ሁለት ነው ሶስት ነው የሚል ነገር ጥርጣሬ ውስጣችን ከተምታታብን የጤኑን እንይዝና መጨረሻ ላይ ስጁድ ሰዋለ ማለት ነው። ቀብለ አይሰልም ፈኢን ካነ ሶላ ኸምሰን አምስት ከሰገደ ሸፈዕነ ለሁ ሶላተሁ ሶላቱን እንዳደርጉለታል። ወኢን ካነ ሶላ ተማመን ሙሉ ሰግዶ ከሆነ ካነት ተርጊመን ልሸይጣን የሰይጣንን ማስደንገጫ መምቻ ማሳፈሪያ ይሆንለታል ይላሉ። وهذا الحديث يعارض الحديث السابق فإنه يدل على أن الشك في الصلاة يبني على الأقل المتيسر وهذا يدل على أنه يبني على ما غلب عليه ظن سواء كان أقل أو أكثر وجمع بينهما بأن الأول في الشاك الذي لم يغلب على ظنه عاد الطرفين ولم يترجح بعد التحري معناته فهو يبني على الأقل وهذا الحديث في من ترجح عنده أحد الطرفين فهو يبني على ما وقع عليه التحري አምስት ቢሆን እንኳን ችግር የለም እያሉ ነው። እዚህ ደርሰው እንዲያደርግለታል ሸፍዕ መሆኑ ነብዩ አለይሂ ሰላቱ ወሰላም ስላለ እጥፍ ይሆናል ማለት ነው። ማለት አምስት ከሆነ ስድስት፣ ሰባት ከሆነ ስምንት፣ ሶስት ከሆነ አራት ወይ ደግሞ አምስተኛ ከሆነ ሸፈዕነ ለሁ ሶላተሁ ሶላቱን ሸፈዕ ያደርጉለታል፣ እርቅ ሊያመጡለት ይችላሉ፣ ለይቅርታ ያክል ይሆኑለታል ይላሉ። አምስተኛ ድንገት ጭማሪ አድርጎ ከሆነ የሰገደው ነው። ተርሂም ማለት ማሳፈሪያ፣ ሸይጣንን መንቻ ማለት ነው። وهذا الحديث يعارض الحديث السابق ያለፈው ሐዲስ ጋር ትንሽ ይጋጫል። ይሄንኛው ነገር وعن ابن مسعود رضي الله تعالى عنه قال صلى رسول الله صلى الله عليه وسلم ነብዩ عليه الصلاه والسلام ሰገዱ فلما سلم እንዳሰላመጡ ቂለለ እንዳሏቸው ያ ረሱል الله አሐደተ في الصلاه شيء ሶላት ውስጥ የተፈጠረ ነገር አለ እንዴ አሏቸው ቃለ ወማዳ ምን ነው አሉ ቃሉ ሰለይተ ከዛ ወከዛ ይህንን ያክል ሰገድ ካሏቸው ቃለ ፈተና ሪጅለ እግራቸውን አጠፍ አጠፍ አደረጉና ወስተቅበለ ልቅብላ ወደ ቅብላ ዞሩና ፈሰጀደ ሰጅደተን ሁለት ስጁድ አደረጉ ثم ሰለመ ከዛ አሰላመቱ ثم አቅበለ አለይና ቢወጂ ከዛ በፊታቸው ወደኛ ዘወራሉና ፈቃል እንዲህ አሉ እነሁ ነገሩ እንዲህ ነው ለው ሐደተ ፊ ሶላቲ ሸይኡን ሶላት ውስጥ እያለው የሆነ ነገር ቢፈጠር ለምሳሌ ወህይን ይመስል ቢመጣ አንበእቱኩም ቢህ እነግራቸው አስረዳችሁ ነበር ወላኪን ነገር ግን إنما أنا بشر? እኔ ሰው ነኝ مثلكم እንደናንተ አንተ ከማተን ሰው እንደምትረሱ ረሳለሁ ኢዛ ነሲቱ ፈዘክሩኒ ስረታ አስታውሱኝ ያሉ ወኢዛ ሸከ አሐዱኩም አንዳችሁ ከተጠራጠረ ሲሶላቴ በሶላት ውስጥ ከተጠራጠረ ፈለተሐርስ ሷብ ቀጥተኛውን የያዝ የቂን የሆነበትን የያዝ ብለዋል እና ፈሊቲም አለይ በሱ ላይ ይሙላ ሶስት ነው አራት ነው ሶስት ነው ሁለት ነው አንድ ነው አንድ ነው አራት ነው አምስት ነው አራት ነው ይቆጠም ማለት ነው ሶስት ነው አራት ነው ብሎ አንድ ሰው አራት ሊሆን ይችላል ከአሁን በፊት የሰገደው አይደል አራት ሊሆን ይችላል ሶስት ነው አራት ነው አለ ለአላህ አራት ሰግዶ ሊሆን ይችላል አራተኛዋን የተጠራጠረው ሲነሳ አምስት ይሆናል እዚህ ደሰው ሲያደርግ ሸፍ ይሆንለታል ማለት ነው ثم ليسر ከዛ ስጁድ አድርግ ሰጅደተይን ሁለት ስጁዶችን አድርግ ሐዲሱ ሙተፈቅ አለይሂ የትኛው ነው ይመስላል የሚቀጥለው የአብደላህ الله بن مسعود ከኋላ የዘገብነው አለ የአብድ الله بن مسعود ሁለቱ ሐዲስ ይሄንኛውና የትኛው ሐዲስ ነው የሚጋጨው? የትኛው የትኛውና የትኛው ሐዲስ ነው የሚጋጨው? أحدث في الصلاة شيء አሏቸው። ይሄ የትኛው ክስተት ይመስላችኋል? የዙለይዳይን ነው ሌላ ነው? የዙልየደይን ነው አይደለም፣ የዙልየደይንም አይደለም። ይሄ ራሱ አሃደተ ሶላቲሾ እንትኑ ጋር ነው የሚገናኘው ተሽሁደል አወል ጋር። ምክንያቱም ሩክን አላመጡም ነብዩ عليه الصلاة والسلام። ያመጡት ነገር እኮ የለም። ዞር ብለው ምን ብቻ ነው ያደረጉት? የተውት ነገር ምን አይደለም ማለት ነው። ሩክን አይደለም። ሩክን ቢሆን ሩክኑን መጀመሪያ ቅድሚያ ያመጣሉ። ወማዳት ምንድነው አላቸው ቃሉ ሶለይተ ከዛ ከዛ እንደዚህ እንደዚህ ነው የሰገድከው ነሲተ አልአወል ቃል ፈተና ሪጅለሽ አው ዚተ አለረካ ወይ በረካ ላይ አምስተኛ ሊሰግድ ይቻላል ሰውየው ምንም ካላወቀ በኋላ ላይ ሲያስታውስ በአምስት መስገዱን ካወቀ ይደሰው ሊያደርግ ይችላል። ወስተቅበለ ቂብላ ወደ ቂብላ ዘወር አሉ። እግራቸውን አጠፋ ጠፋ አደረጉና ወደ ቂብላ ዞሩና ከሰጀደ ሰጅደተኝ ሁለት እንዳደረጉ ስመሰለመ ሩክን አይደለም የተውት ማለት ነው። ነብዩ አለይሂ ሰላቱ ወሰለም ثم اقبل علينا ዘወር አሉና ቢወጂ በፊታቸው ፈቃል እንዳሉ እነሁ ለው ሐደተ في الصلاه شيء በሶላት የሆነ ነገር ሊፈጠር አንበእተኩም ቢነግራቸው ነበር ወላኪን አነ በሸሩ ምትልኩም እኔ እንደናንተ ሰው ስለሆንኩ አንሳ እረሳለሁ ከማ ተንሰው እንደምትረሱ ፈኢዛ ነሲቱ ፈዘክሩኒ ወኢዛ ሸከ አሐዱኩም አንዳችሁ ሲዘነጋ ሶላት ሶላት ውስጥ ከተጠራጠረ ስለተሐረፈ ቀጥተኛውንና እርግጠኛ የቂን የሆነበትን እሱን ይያዝ እሱን ይጠንቀቅ ማለት ነው ስለተሐረ ማለት ፈሊቲም አለይ በሱ ላይ ይሙላል ከመለ የሱ ሰጅደተይን ሐዲሱ ሙተፈቅ አለይህ ከኋላ ያዝሩ ይሄንኛው በጣም ባያን ያደርገዋል። ሶስት ነው አራት ነው አራት ነው አምስት ነው ሁለት ነው አንድ ነው በሚለው ላይ ካደረገ የጤን የሆነበትን ያ ሰለ ተሐረሱ ማለት ኋለኛው ሐዲስ እሱ ጋር አንድ ናቸው፣ ተመሳሳይ ናቸው። ለአለሁ ግን ይኸው ምን እንዳለ ታውቃላችሁ? አዎ እንትን አለበት እዚህ ላይ ሙዓረض አለበት ፈሊተሐረስ ሷብ ነው ያለው ያንኛው ደግሞ አለመስተይቀነ ሚነል አደድ ነው አይደል የቂኑ ሊገለበጥ ይችላል እያሉ ፈሊተሐረስ ሷብ ፈሊተሐረስ ሷብ ካለው ላይ ሶስት የቂኑ ሊገለበጥ ይችላል ሶስት ነው አራት ነው ባለው አክተር በሆነው ላይ ራሱ የቂን ሊኖረው ይችላል ኧረ ሶስት አይደለም ይሄ ነገር እንደ አራት ነው የሚለው ዞን ሊያመዝን ይችላል ፈሊተሐረ ያለው ለዛንኛው ይረዳናል ምንጊዜም አንድ ሰው ሶስት ነው አራት ነው ብሎ ሲጠራጠር የግድ ሶስት ብቻ የቂን አራት የቂን ላትሆን ትችላለች የሚለውን ነገር ቁጥር ይዘን መሄድ የለብንም ለማለት ይህ ይጠቅመናል። በሸክ ወደ የቂኑ ነው የቂኑ ስንት ነው? ሶስት ነው አራት ነው ከተባለ የቱ የቂኑ የቱ ነው? ሶስት ነው። ብዛት ሶስት ነው። በቃ ስናይ ሶስት ነው አራት ነው ጥርጣሬው ማለት ነው። የአጋጣሚ ግን ሊገለበጥም ይችላል። ፈለ ተሐረፍ ዋዲ ያለው ሐዲስ ይህንን ነው የሚያመላክተው እያሉ ነው። ዛሬ ይህማ ነገር ሶስት አይደለም እንደ አራት ነው የሚልም አክሰርም ራሱ የቂን ሊኖር ይችላል እያሉ ነው። ተግባባን አይደል? እንደው ምን ጊዜም ሶስት ነው አራት ነው የሚል ከመጣ ብዙ ቁጥር እሸክ ውስጥ ይገባል፣ አነስተኛው ቁጥር የቂን ውስጥ ይገባል የሚለውን ብቻ ይዛችሁ እንዳትሄዱ። ፈሊተሐረፍ ሷዋብ እርግጠኛ የሆነበትና ጋሊብ ሲበን የሆነውን በጥርጣሪው more ያመዘነበትን የያዝ ነው። አራትንም ሊሆን ይችላል የሚያመዝ ነው። ሶስት ነው አራት ነው የሰገድኩት ይሄ አራት ነው ሶስት ቢሆን ይሄ የተለያየ የሆነ ነገር ሊያውቅ ይችላል ሊያስታውስ ይችላል። በሶስተኛው እንደዚህ ነበር፣ አራተኛዋ ናት ሊል ይችላል። አራተኛው ላይ ራሱ የቂን ሊኖረው ይችላል። የግድ ሶስት ላይ ብቻ አይደለም። ስለዚህ ይሄንኛው ሐዲስ ፈለተሐረስ እርግጠኛ የሆነበትን የያዝ አነስተኛውንም ቁጥር ይሁን ብዙውንም ቁጥር ይሁን ሁለቱም ያካትትልናል ይሄ ሐዲስ እያሉ ነው። ሙዓረባ ይኖረው አልገባችሁ መሰለኝ። የመጀመሪያው ሐዲስ አንድ ሰው ከተጠራጠረ ሶስት ነው አራት ነው አራት ነው አምስት ነው የሰገድኩት ካለ ከሌብኒ አለመስተይቀነ ነው አይደል? ሸኩን ይጣልና የቂን የሆነበትን ያዝን አሉ። የቂን የሚሆነው ብዙ ጊዜ በየትኛው ቁጥር ነው? ሶላት ስንሰግድ በአነስተኛው ቁጥር ነው አይደል? ፈለተሐረፍ ሰዋል ስንመጣ ራሱ የቂን በአነስተኛው ቁጥር ላይ ብቻ ላይሆን ይችላል። በብዙም ቁጥር ላይ የቂን ሊኖር ይችላል። ማለት የቂን እንትን ዞንህ ማለት ነው። ዞን ጥርጣሬ more ሊያመዝን ይችላል ወደ ብዙም ቁጥር ወደ ትንሹ ቁጥር ብቻ አይደለም። የቂን ከፈለግን ትንሹ ቁጥር ላይ ነው የቂን ያለ ያለምንም ተበሰረ ولكن ዞንን ስናወዳድር ደግሞ በአክሰሩም ላይ ዞን ሊመጣ ይችላል። በትንሹ ላይ ብቻ አይደለም። እሬ ይሄ ነገርማ አራት ነው እንዴ አራተኛ ነው ይሄ ይሄ አራተኛ ነው አራተኛ ነው ይሄ ለምን ይችላል። አሁን የሰገድኩት ሶስት ነው አራት ነው። በቁጥር በአደል ከመጣ يقين የሚሆነው የትኛው ላይ ነው? ሶስት ላይ ነው። አንድ በዚህ ሊመጣ ይችላል ያለ ነው። ولكن ደግሞ የሰዎች ጥርጣሬ ይለያል። አአ አረ ይሄ ነገር አራት ነው፣ ከዚህ ከዚህ ከዚህ angle አራት ነው ሊል ይችላል። ራሱ ብዙ የሆነ ቁጥር ላይ ምን ሊሆን ይችላል? more አእምሮ ውስጥ ብዙ ቁጥር ላይ ወደ የቅንነት የቀረበ ጥርጣሬ ሊኖረው ይችላል። فليتحر الصواب ያለው ሐዲስ معارض ሳይሆን ሁለቱንም እንድናካትት ያደርግልናል እያሉ ነው። እየተቃረን አይደለም። አልገባችሁም መሰለኝ። ኧረ በጣም ወላሂ ምንጊዜ ይቅን በአነስተኛ ቁጥር ላይ ብቻ ብላችሁ እንዳትሄዱ። አራት ነው ሶስት ነው የሰገድኩት ስትል አይ ሶስት ነው በልና አራተኛ አምጣ። ምንጊዜም አይደለም ይሄ የሰውየው ጥርጣሬ ይለያል። ሁለት ሰዎች አራት ነው ሶስት ነው አራት ነው ሶስት ነው ብለው ሁለቱም ሰዎች ተመሳሳይ ጥርጣሬ ኑሯቸው ግን ጥርጣሬያቸው ይለያል። አንዱ አረ ይሄ ነገር ሶስት ነው የሚል ነገር ከሆነ angle አይቶ አራት ሶስት ነው ወደ አራትም አልተነሳውም ሊል ይችላል። አንዱ ደግሞ አይ አረ ቆይቻለሁ ይሄ ነገር አራት ነው ወሰን ወደ አራት ሊያመዝን ይችላል። ጥርጣሬያችሁ ተመሳሳይ ላይ ሆኖ ግን ጥርጣሬያችሁ ተመሳሳይ ሆኖ more ዞናችን ወዳደላበት እንሄዳለን። አራት ነው ከተባለ አራት ነው ብለን ሌላ ነገር አናመጣም። ሶስት ነው ማንንም አራት እንይዛለን። ብዙውንም ቁጥር more ልናስብ እንችላለን። ትንሹንም ቁጥር more ልንጠራጠር እንችላለን። ዞን ወደሚለው ስንመጣ ማለት شك ማለት ሙስተወጥ ጠረጠኝ ነው። شك ማለት ሀምሳ ሀምሳ ጥርጣሬ ማለት ነው። አራት ነው ሶስት ነው የሚለው ሀምሳ ሀምሳ ጥርጣሬ شك ይባላል። ዞን ማለት ደግሞ አብዛኛው የሚያመዝንበት ነው። ከሀምሳ percent በላይ አአ ይሄማ አራት ነው ወይም ደግሞ ይሄማ ሶስት ነው የሚለው ማለት ነው። شك ከሆነብን የቱን ነው የምንጥለው? ተጨማሪውን ቁጥር ትጥለዋለህ፣ የቂኑን ትይዛለህ፣ ሶስትን ማለት ነው። ዞን ውስጥ ከገባን ግን ሸክን አልበት አይ ይሄ ነገር አራት ነው የሚለው ውስጥ ከገባን አይ ይሄ ነገር ሶስት ነው ዞን ውስጥ ከገባን የዞኑን እንይዛለን። የሸኩን የእሱን ተቃራኒ እንተውና ማለት ነው። ሞር ጥርጣሬ ያለብን እንይዘዋለን። ከሌ ተሐረስ ሰዋብ ያለ ይህን ያካትትልናል። ኢንሻአላህ ነው ያንኛውን ብንይዝ ኖሮ እንደውም እኛ ላይ የሚከሰተው ይሄ ነው። በጣም ብዙ ክስተት እኩል ሙስተወጠረት የሆነ ጥርጣሬ አይኖረን። ሶስት ነው አራት ነው በሶስት ላይ መሰረት እንችላለን። ግን ጥርጣሬያችን ተገልብጦ አአ ይሄ ነገርማ ከዚህ ከዚህ አንግል ውስጥ ላይ ሆነን እንኳን አንዳንድ ጊዜ ሸክ እናደርጋለን። ሶላታችን አይስማ አራተኛ ናት የሚል ጥርጣሬ ሞር ዞናችን ካየለ እሱን የምንቀበለው የግድ ቁጥር ላይ ብቻ ዲፈንድ እናቀው ነው ከሌ ተሐረፍ ሰዋብ ያለው ማዕሪብ ሳይሆን ይሄንን አስቦ ነው ያሉ አ እ ከሌ ተሐረፍ ሰዋብ አዎ ስማ እንትን እኮ አለበት አዎ አለ ያደርጋል Thank you. ايوه اعمال الحديثين لا يجل بيا سؤال الإمام الشافعي يملوت ابو حنيفه يملوت امام مالك يملوت بدان لا يجل اياندان دول حديث تملكته وزي مجمرا كشهور قروا كذا انتنا درجو من نبر ميلو قال أيوة، كشهور قروا قال لي قرانو معناته ፈሰጀደ ሰጅደተይን ሁለት ጊዜ አደረጉ። ከዛ ተሸሁድን ቀሩ። ከዛ አሰላመቱ ነው የሚለው። ይህም ክስተት አለ እንጠቀመዋለን፣ ግን ተጠቅመን ነው አናውቅም። ያችን የኋለኛዋን ሐዲስ ተሸሁድ አልአወል ላይ ነብዩ ተጠቀሟትን ብቻ ነው እስካሁን የምንጠቀመው። የትኛው መስጊድ ውስጥ ደግሞ የሚጠቀሙት እሱ ነው። አሁን ይሄንኛውን ብታደርግ ሊባያን ልጅዋ ሰዎችን ለማስተማር ትችላለህ። ወላኪን የሚቀላቀልባቸው ከሆነ አታደርግ፣ ነገራቸው ካልሆነ በስተቀር ሊቀላቀል ይችላል። ሌላ ቦታ ሊደረባበሩ ይችላሉ። እኛ የምናውቀው ሶላት ውስጥ ኢማም ተሳስቶ የአሰላም ተሳስቶ ወደ አራት ወደ አምስተኛ የሚነሳ የምናውቀው ስጅደት ደስተው ከማሰላመት በፊት ነው። ከዛም በኋላ ተህያ ሲቀራታችሁ ታውቃላችሁ? የለም አቡ ሐኒፋ መስጊድ ይዛችሁ ብትሰግዱ፣ ሐነፊያዎች መስጊድ ብትሰግዱ እንደዛ አይነት ነው የሚያጋጥማችሁ። ማሊክያ መስጊድ ብትሰግዱ ራሳቸውን መዛሃብ ነው የሚከተሉት። ወላኪን ሁሉንም መጠቀም ሐዲሱ ስላለ እንችላለን። ከዛ ደግሞ አንዱን መጠህ መጠቀም ትችላለህ። አንዱን መጠቀም እኛ የምንጠቀመው እሱ ነው። የትኛውም ቦታ ላይ የምናገኘው እሱ ነው። ይሄንኛው ካልሆነ ይሄንኛው ካልሆነ አትበል። ጀዋዙን ግን ሐዲሱ ላይ ቀራ ይቻላል። በየትኛው ማለት ነው። ስጅዳ ተህው አድርገን አታህያ እንደገና ቀርተን ማሰላመትም ይቻላል። አሰላምተንም ስጅደ ሰሁ ማድረግ ይቻላል። አሰላምቻለሁና ብለህ በቃ ስጅደ ሰሁ ጊዜው አለፈ እንዳትል። ይሄ አንድ ዒልም አገኘህ ማለት ነው። ካሰላመትክ በኋላ ስጅደ ሰሁ መውረድ ይቻላል። የተለያየ ስራ አለ ድርጊት ማለት ነው። እዚህ ሀዲስ የምንረዳ ከጨረሰ በኋላ እንደዚህ ጋር ግን ከዛ በኋላ ስግደት ሰው ካደረጉ በኋላ ሰላም ካደረጉ ነገር የለም። ሰው ካደረጉ በኋላ ሁለተኛ ሰላምታ አላደረጉ ግን እዚህ ጋር የሚለው ነው ረስተው ሰላምታ ተሽሁድ ጨርሰው ማለት ነው። ሰላምታ ሰላምታ አድርጎ ከሰላምታ በፊት ነው ከሰላምታ በኋላ ነው ያደረግከው? ከሰላምታ በኋላ እዚህ ጋር እኮ ከ- ይኸው አንድ ነገር አለ። ሰላምታ የግድ እኮ ያስፈልግሃል። ከሰላምታ በኋላ ከሆነ ስጁድ ሰው ያደረገው በቃ ትሄዳለህ። ከሰላምታ በፊት ከሆነ ያደረገው ታሰላምታለህ። በቃ አለቀ። ምንም እኮ አይደለም። ዝም ብለህ ሶላቱን ሰግደህ እኮ ይሄ አሁን ፈሊትና አለይ ያን የተጠራጠረውን ነገር ይሙላና ثم ለብስ ሰጅደተይን ثم ይሰልም ያላሰላመተ ከሆነ ዝም ብሎ ስጁድ ሰው አድርጎ አይሄድም። በየትኛው ለው ቢላችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ